ربنا بذاته ليقيموا الصلاه فلا تبدو الى ربك فاجعل على عافية من الناس فسوت لبولانات تهوي إليهم ወደ እነሱ የሚዘነበሉ አድርግላቸው የሰዎች ልቦና የሰዎች ጭንቅላት የሰዎች አምሮ ሁልጊዜ ወደዚህ ሀገር የሚዘለበሉ ሀገር ይኸው ሁልህም ታዲያ እዚህ ሀገር ላይ ምን ኑሮ ነው አላህ ስብሓን ወተላ ስላትህ ቀንዘምሮ አሁን ኢቃማ ተደሶ የሚመታበት ገንዘብ ስታወቅ እዚያው ኢትዮጵያ ላይ ትንሽ ቢሞከር አያዋጣም ብላችሁ ነው ሰባ ሺህ ሰማኒያ ሺህ ተከፍሎ መቶ ሺህም እንደዚያውም የሚፈጅ ሰዋላ ነው ይችን ወረቀት ለማግኘት ይቺ ከሁለት ወር በኋላ ዋስትና የላትም እየተባለች መከራ የምታሳየው ማለት ነው መቶ ሺህ ብር ያንገት የሚመጣ የሚገርመው ደግሞ ትናንትና አንቶኒ አቋደል ዛሬም ካዋጁ በኋላ ይህንኑ ገሱ የሚመጣ ሰህዊ ለይህም አፍሲደትሁም ማለት ነው ወርዙቅሁም ሚን ሰመራት ከፍራፍሬዎች መግባቸው አለ ከፍራፍሬዎች እየተመገበ ያለው ዛሬ እዚህ ሀገር ላይ ያለ መካና መዲና የሚገኙት ምግቦች አምራች ሀገሮች ራሳቸው የማያገኙትን ራሱ እኛ ገር እንኳን ኢትዮጵያ እንኳን ብናይ ከኢትዮጵያ የሚላከው ቡና አገር ውስጥ የሚሸጠው ቡናና ወደ ውጭ የሚላከው ቡና የትኛው ይሻላል? የሚገርማችሁ ወደ ውጭ የሚላከው ቡና ሀገሩ ውስጥ ሲሸጥ ቢገኝ ያስቀጣል ያ ቡና ኢትዮጵያ ውስጥ አይሰጠም ለምን ነው ሲባል ዋጋ እንዲዋጣ ዋጋ ያወጣ ችግር የለውም ግን እንዲያው ዋጋ እንዲዋጣ በዚያው በውዙ ገዝቻ አገሬ ላይ ጠጣለሁ ቢሉ ላ አረቢ ቡና ለማግኘት ሰው ሊመጣታለን ውጭ መሄዳለን እንጂ አዲስ አበባ ላይ እሱን ይዘ ወደ ጎጃም አንድ ኪሎ ይዤ ካል እሱ ቡና ከተያዘባ አለቀ እንደዚህ ብሎ የህግ የሚወጣበት ሀገር አላህ ስብሓነሁ ወተዓላ ግን ቱጅባ ኢለይ ዘመራቱ ኩል ሸይ መካና መዲና ግን ምን አላህ ፍራፍሬ የተባለ በሙሉ ሰዎች ይቆፍራሉ፣ ውሃ ያጠጣሉ፣ ያመርታሉ። ትኩሱ ገና ሸጡ የት ነው የሚመጣው? መካ ታዲያ እንደ ኢብራሂም ተጠቅ ወደ የሚያረጋባት የለህም እያንዳንድ تهوي إليهم وارزقهم من الثمرات لعلهم يشكرون ليشكروا الله عز وجل الله اللي عمل تدوسن ربنا يتهجد إنك تعلم ما نخفي وما نعلن أنت የምንደብቀውንም ይፋ የምናወጣውንም ታውቃለህ ተዕለሙ ማ ኑኽፊ ወማ ኑዕሊን የተደበቀውንም ውስጡንም ውልጭ አድርገህ የምታውቀው አንተ ነህ ወማ የኽፋ ዐላ ላህ ምን ሸይ እንደ የተደበቀው ስንል እኮ በእኛ ላይ ማለታችን እንጂ በአላህ ላይ ማለት አይደለም በአላህ ላይማ ምንም አይደበቅም وما يخفى على الله من شيء في الأرض ولا في السماء በሰማይም ሆነ በምድር በአላህ ላይ የሚደበቅ ነገር የለም ሁሉም ነገር ያለ الحمد لله الذي وهب لي على الكبر إسماعيل وإسحاق በሽምግልና ላይ ያለው እስማኤልና ኢስሐቅን የሰጠኝ ጌታ ምስጋና ይገባው ኢነ ረቢ ለሰሚዑ ዱዓ የኔ ጌታ ዱዓዎችን የሚሰማ ነውና በስተርጅናም ቢሆን ሰምቶኝ ልሰጠኝ ረቢ ጌታዬ እጃልኒ አድርገኝ ሙቂም ሰላ ሰላትን ያዘወተሩ ሰዎች ማዕከል አድርገኝ ወሚን ذريتي ከዘሬም እንዲሁ ይህንን አድርግልኝ ረበና ጌታችን وتقبل دعاء لمن يتقبل ربنا اغفر لي ولوالدي ጌታዬ እኔንም እናትና አባቴንም ወልልሙሚኒን የውመ የቁሙ ልሒሳብ መቼም ማርልኝ እኔንም ወላጆችንም አማኝ ለተባለ ሁሉ የውመ የቁሙ አልሒሳብ ምርመራው የሚቆምበት ቀን ሂሳብ የሚኖር ቀን وسأل المغفرة ولوالديه وللمؤمنين يوم يقوم الناس للحساب جن يهنن وعد تدرك سولو بኋላ ተከፍለዋል استغفر عليه السلام لوالديه قبل أن يتبين له عداوة أبيه آدم لله تعالى فلما تبين له أنه عدو لله تبرأ منه كما تقدم في سورة التوراة كما جاء فيها فلما تبين له أنه عدو لله تبرأ منه بد لنا لا شوفي يا رب يا رب لبنا በኋላ አባታቸው የአላህ ጠላት መሆኑ ሲታወቅ ተበራ ምን የለውበትም ይቅርታ አድርግልኝ ብለው አላህን ለመኑ ولا تحسبن الله አላህን አትጠርጥር አላህ አይምሰልን ጋፊልን የሚዘነጋ ይምሰል አማ ያዕመሉ ዛሊሙን ግፈኞች የሚሰሩትን ስራ የሚዘነጋ ይምሰል አንዳንድ ጊዜ እንደ አረመኔው እንደፈለገ ሲጨፍር ዝም ሲል ምንም ያለበት አይመስልም ማለት አንዱን ሰራው አንዱን ግረፈው አንዱን አባረው አንዱን ቀማው አንዱን ምናምን ሲል ማን አለበት ለማና ቤት ታይ ይባላል እስከምንደረሰው እውነት ለግፈኞች አቤት የሚባልበት የለም እኛም አላለን ያው አቤት ሲባል ወዲያውኑ ለበይክ አብዲ ምን ፈለግ የሚል ነው الله سبحانه وتعالى لا يح... لا تحسبن الله غافلا عما يعمل الظالم ግፈኞች አረመኔዎች አምባገነኖች የሚሰሩትን የሚዘነጋ ጌታ እንዳይመስል እነማ ዩአኺሩሁም የሚያቆያቸው ሊየውሚን ለዚያ ቀን ነው ተሽኸሱ ፊህ ልአብሳር አይን ድርቅ የምትልበት ቀን ግጥጥ ላይ የምትቀርበት ሰው ሲፈራ እዚያ የሚፈራውን ነገር ካየ ወደዚህ ብቻ አይሰማ ወደ ኋላው ቢጠሩ አይሰማ ተሽኸሱ ፊህ ልአብሳር مهجعين مهجعين رؤوسهم مهجعين مقنعين رؤوسهم مسرع مهجعين ማለት አህጣ የሚፈጥን የሚሯሯጡ ሆነው ሙቅኒዒ ሩኡሲህም ራሳቸውን የደፉ ሆነው ላ የርተዱ ኢለይህም ጠርፉሁም አይኖቻቸው ወደ እነሱ የማይመለሱ ነው ዝም ብለው ቀጥ ብለው የሚቀሩ ወአፊደቱሁም ሀዋ ልቦናቸው ባዶ የሆነ የማሰብ አቅም የማሰብ ችሎታቸውን የሚያጡበት ቀን وأنذر الناس يوم يأتيهم العذاب ቅጣት የሚመጣበትን ቀን ምን እንደሚበጃቸው አስከፊና አስፈራራቸው ሰዎች فيقول الذين ظلموا እነዚያ የበደሉ ሰዎች ይላሉ ربنا ጌታችን አኽርና አቆየና ዘግየን ኢላ አጀሊን ቀሪብ ወደ እስከ ቅርብ ጊዜ እስከ ቅርብ ጊዜ አቆየን ኑጅብ ዳዕወተክ ጥሪህን እንቀበላለን ወነተቢዕ ሩሱል መልእክተኞችንም እንከተላለን አላህ ይላቸዋል አወለም ተኩኑ አልነበራችሁምን አክሰምቱም ምን ቀብሉ ማ ለኩም ሚን ዘዋል ከዚህ ቦታ የሚያስወግደን ከዚህ ምቾት የሚያስለቅቀን ከዚህ ስልጣን የሚያነሳን የለም ብላችሁ አልማላችሁም ነበርን ይላል አላህ ወሰከምቱም አልተቀመጣችሁም ፊ መሳኪን ለዚነ ظለሙ አንፉሰሁም በእኛ መንደር ሰዎች መንደር ራሳቸውን የበደሉ ሰዎች መንደር አልተቀመጣቸውም ነበርን ወተበየነ ለኩም ከይፈ ፈዐልና ቢሂም በእነሱ ምን እንዳደረግን ግልጽ አልሆነላችሁም ነበር ወضረብና ለኩም ልአምሳል ለእናንተ ምሳሌንም አላስቀመጥንም ነበርን ወቀድ መከሩ አሽረው ነበር እኮ ከእናንተ በፊት የነበሩ ሰዎች በዳዕዋ ላይ በኢስላም ላይ ኮንፈረንሶችን ጉባኤዎችን ፊልሞችን ሴራዎችን ሰርተው ነበር وقد مكروا مكرهم وعند الله مكرهم الله ዘንዳ ደግሞ የሴራቸው ዋጋ ተደራጅቶ ተዘጋጅቶ ነው የሚጠብቃቸው ወይን ካነ መክሩሁም ሊተዙለ ሚንሁ ልጅባል የነሱ ሴራቸው ጥንካሬው ክብደቱ ጋራ ሊጠራርጎ የሚያነሳ ይህ አልነበረም ጋራ የተባለን በሙሉ ማስወገድ የሚችል ያህል ሆኖ ነበረ ቀርቦ ነበር ይመስል ነበር وإن كان مكرهم أي لم يكن مكرهم بالذي تزول منه الجبال فإنه تافه ማለት ነው ተብሏል ኢና ፊያናትን ብለው የፈሰሩ ሰዎች አሉ وإن كان مكرهم لتزول منه الجبال ሴራቸው አይደለችም ጋራ ጋራን ማስወገድ የምትችል አይደለችም فلا تحسبن الله አላህን አላህ አይዘላችሁ ሙኽሊፈ ዋዕዲሂ ሩሱላ ለመለክተኞቹ የገባውን ቃል ኪዳን የሚያፈርስ አይዘላችሁ إن الله عزيز ذو انتقام الله አሸናፊና የብቀላ ባለቤት ነውና ይበቀላል የወዱ በደሉ ላርዱ ገይር ላርዱ የመጭረጭ ነው ብቀላው ምድር ሌላ ምድር የተቀየረባት ለት ወሰማዋት ሰማያቶችም ሌላ ሰማይ የሚቀየርላቸው ጊዜ ነዋ አይዝኩር ያ ረሱለና ሊዛሊሚን የውመ ትበደሉ ልአርዱ ገይረ ልአርድ وبرزوا لله الواحد القهار لا شناكيونا لا عيالو جيتا لا الله يفا يوتو بذي من እንደሚ ይሆን ወተወል ሙጅሪሚን አመፀኞችን ታያለ የውመይድን የዚያ ቀን ሙቀረኒን እጅ ነው አገርታ እጅ እጅ ታንገት ታስረው ታያቸዋል በዚህ እጅና አንገታቸው ፊልአፋር ገመድ ማለት ነው አፋር ጀምዑ ሰፈድን ወሁወ ልሐብል በገመዶች አንገታቸውና እጃቸው አንድ ላይ ታስረው ታያለ ሰራቢሉሁም ቀሚሶቻቸው ሚን ከፊራንን ከካትራን ሆኖ ወተኽሻ ውጁሃሁም ፊታቸውን ትሸፍናለች አናር እሳት ነው የሚሸፍናቸው ሊየጅ አላሁ ኩለ ነፍሲን ማ ከሰበት ነፍስ የተባለችን የሰራችውን ዋጋዋን ሊከፍላት አላህ إن الله سريع الحساب الله مرمر وفتان هذا بلاغ للناس ይህ ለሰዎች እንዲደርስ የወረደ ቁርአን ነው የወረደ መልእክት ነው هذا بلاغ للناس هذا بيان للناس ولينذروا به ሊሰራሩበትም ነው وليعلموا እንዲያውቁም ነው أنما هو إله واحد አላህ ስብሓነሁ ወተዓላ ብቸኛ አምላክ መሆኑን እያውቁ ነው ወየዘከረ ኡሉል አልባብ አእምሮ ያላቸው ሁሉ እንዲያስታውሱ በሚል ነው ሊዘከር ሊመከሩ ሊገሰጡ ነው